الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم بسم الله الرحمن الرحيم باب الرضاء آه، الرضاء باب الرضاء والرضاء بفتح الراء وكسرها باب الرضاء والرضاء قولة من له رضاع ማለት نص الولد من ثدي المرأة መርአ አንድ يسيف اللي የሴት من ጡት في وقت مخصوص بسلينا بتقدر በተገደበለት ጊዜ ينادر دو ነው በወቅት መክሱስ ማለት ነው። ሰበቡ ሊስቡት ልፍርመ በይነ ረቢዕ ወልሙርዲዓ በአጥቢና በጠቢ መካከል ዝምድናን የሚያረጋግጥ ነው። ጥቢ ማለት ጥቢ ማለት ዝምድናን ያረጋግጣል። በአጥቢና በጠቢ መካከል ላይ ማለት ነው። ወአነሁ የሲሩ ብናሃ ልጇ ይሆናል። የሕሩሙ አለይህ ኒካሑሃ አበደን እርም ይሆንበታል። የጠባትን ሴት ማግባት የእሷንም ልጅ ማግባት እህቱ ትሆናለች። ኡክተር ረዳዕ ትሆናለች። አንድ ህፃን አንዲትን ሴት ጠባ ቢባል የእሷ ልጅ የእሷ ልጆች ሴት ልጆቿ ምን ይሆናሉ? ለሱ እህቶቹ ይሆናሉ። እህቶቹ ይሆናሉ። ኡክተር ረዳዕ አኸር ረዳዕ ይሆናል ማለት ነው ለነሱ። እሷንም ማግባት አይበቃለትም፣ እናቱ ትሆናለች። ወተንተሽሩ ልሑርመቱ በይነ ልሙርዲዓቲ በአጥቢና ወአውላድ ረቢዕ በጠቢው ልጅ በጠቢው ዘር የተያያዘው በሱ የተቀጠለው ወደ ታች ማለት ነው። ወበይነ ረቢዕ ወአውላድ المرضع በጠቢና በአጥቢ ልጆች መካከል ወዘውጅሃ እንዲሁም በባባ አው ሰይደሃ الذي كان يرضعها ዝምድና ይረጋገጣል ነው እና የተለያዩ እንትኖችን እንመለከት። وعن عائشة رضي الله تعالى عنها قالت عائشة من تلنالك قال رسول الله صلى الله عليه وسلم يا الله ملاكتنيا እንዲህ ብለዋል لا تحرم المسفة ولا المسفتان لا تحرم المسفة አንድ ጊዜ መጥባት ወይንም አንድ ጊዜ መምጠጥ ማለት ነው ወለል መስፈታን ሁለት ጊዜ መጥባት ወይ ሁለት ጊዜ መምጠት ሀእርም አያደርግም ዝምድናን የጥቢ ዝምድናን አያረጋግጥም ብለዋል ነብዩ አለይሂ ሰላቱ ወሰላም። ላ ተሐሪሙ እርም አታደርግም። ይህ ማለት ምን ማለት ነው? ዝምድናን አትፈጥርም ማለት ነው። አልመስፈቱ አንድ ጊዜ የሚያደርገው ጥቢ፣ አንድ ሰው አንድ ጊዜ ሊጠባ ለጠባብ ሴት ልጇ ሆኗል አይባልም። አልመስፈቱ አንድ ጊዜ መምጠት፣ ወለል መስፈታን ሁለት ጊዜ መምጠት መጥባት ዝምድናን አያረጋግጥም፣ ሐራም አታደርግም ይላሉ። አኽረጀሁ ሙስሊም እና አይልመረቱ ወልመረታን ሚነል መስ ሁለት ጊዜ መጥባት አንድ ጊዜ አልመስኮቱ አንድ ጊዜ መጥባት ነው። አልመስኮቱ አንድ ጊዜ መጥባት ወለል ሁለት ጊዜ መጥባትም ሐራምን አይፈጥርም። ይህ ማለት ምን ማለት ነው? ዝምድናን አይፈጥርም። መካከል ላይ ጠቢው ለአጥቢው አጥቢው ለጠቢው ዝምድና የሚባል ነገር ሐራም የሚያደርግ መካከላቸው ጋብቻን አይፈጠርም። ወሽርቡ ረፊዕ ወፊ ሪዋያ لا تحرم الرضعة أو الرضعتان ይላል ሌላ አልመስፋው ለመስፋታን ዝም ብሎ መጥቶ መተው ሊሆን ይችላል። አረባዓቱ ወረባዓታን የሚል ዘገባ አለ። አንድ ጊዜ መጥባት ወይ ሁለት ጊዜ መጥባት ሲጠግብ ሊሆን ይችላል። እንደዛ ከሆነ ካለ ፍስቡ ወአማ ሐቂቀቱ ረድዓ ከመተልተቀመ ሰብይ አንድ ረድዓ ሁለት ረድዓ ሶስት ረድዓ አራት ረድዓ እየተባለ አምስት ረድዓ ነው ሻፊዒ እየተቀበሉ አስር ረድዓ የሚል አለ መንሱኽ ነው ይላሉ ቁርአን ነበር መጀመሪያ ቁርአን አያ ነበር መንሱኹን ለፍዙህ ወመንሱኹን ማዕና ቃሉም ተነስቷል፣ ትርጉሙም ተነስቷል። አንድ ላይ ተያይዞ እና ስንት ጊዜ ቅዲ ነው? አምስት ጊዜ ኢማሙ ሻፊዒ ይመርጡታል። አምስት ጊዜ አንድ ልጅ ከጠባ ከአንድ ሴት አምስት ጊዜ ከጠባት ምን ይሆናል ማለት ነው? ምን ይሆናል ማለት ነው? እናቱ ትሆናለች፣ እሱም ልጇ ይሆናል። መካከል ላይ ሐራምነት ይፈጠራል ማለት ነው። ጋብቻ በመካከላቸው ዝምድና ይመሰረታል። አንድ ጊዜ ጥቢ ማለት ምንድን ነው ከተባለ አንድ ጊዜ ጥቢ ሲገልጹት እንዲህ ይላሉ። አማ ሐቂቀቱ ረባ ፈመተል ሰጠመ ሰበይ አንድ ህፃን የሆነችን ሴት ጡት ባፉ ያዘ እንበል ወምተፈ ምንሁ ثم ترك ذلك بالخيار من غير عارف እየጠባ እያለ የሆነ ነገር ተፈጥሮበት ሳይሆን ጠባ ጠባና ተወ አግቦ ማለት ነው። ቶ አንድ ጥብ ይባላል ትንሽ ቆይቶ አሁንም እየጠባ እያለ ድንገት ቆንጥተውት ወይ አልቅሶ ወይ የሆነ ነገር ተፈጥሮበት ቢያቋርጥ አይቆጠርም። አባባን በራሱ በእክትያሩ በምርጫው ጡቱን ከያዘ በኋላ የተወሰነ መጠጠ ጠባና አቆመው። በራሱ ምርጫ አንድ ጥቤ ነው የሚባለው። አሁንም እንደዚሁ አሁንም እንደዚሁ አምስት ጊዜ ማለት ነው። ያ ከተገኘ ምን ይፈጠራል? ምን ይፈጠራል? ዝምድና ይፈጠራል ማለት ነው። ሚን ገይሪ አረዲን ነው የሆነ ነገር ጣልቃ ገብቶበት ሳይሆን ያቋረጠው። እንደዛ ከሆነ አንድ ጥብ ይባላል። አንድ ጥብ ምን ምን ያክል ነው የሚባለው ጥያቄ ከተነሳ እንደዚህ ገልጸውታል። ወልቀጥዕ ሊአረዲን ለሆነ ምክንያት ግን ካቋረጠ እየጠባ እያለ አቋረጠ። ለምሳሌ ለማረፍ ወይ ትንፋሽ አቅቶት ለመተንፈስ ወይ ደግሞ ይሄ የሆነ የሚያማልለው ነገር አየ ከለር ነገር ወይ የሆነ መብራት ነገር ወይ መጫወቻ ነገር አይቶ ቢያቋርጥ መጥባቱን አይቆጠርም፣ አንድ አይባልም። በራሱ መምን እንደዛ ብሎ ገልጸውታል ثم يعود من قريب لا يخرجها من كونها رضعة واحدة وهذا مذهب الشافعي ይህ የሻፊዒ መዝሀብ ነው في تحقيق الرضاعة الواحدة አንድ ጥቢ ለማለት ማረጋገጫው ይሄ ነው አምስት ጥቢ ነው አይደል ብለዋል ያልኳችሁ አምስት ጥቢ አምስት ጊዜ መጥባት አለበት አምስት ጊዜ መጥባት የሚባለው አንድ ሁለት ብሎ ጥቢውን ለመቁጠር ምን ያስፈልጋል ከተባለ በዚህ ነው የገለጹ ተጓልተናል አንዳንድ ሰው እና እንደ እናቱም ይጠባል። ይሄ ከአምስትም አልፎ በጣም በጣም ተረጋግጧል ዝም ነው። ይህ አይነት አለ። ግን አምስት ጊዜ ጥቢ ሊገኝ ይችላል? አዎ ይገኛል። አንዳንድ ጊዜ እኮ በእኛ ሀገር ላይ ራሱ በጣም ብዛት ነገር አለ የሚደረግ ነገር እንደዚህ ሴት ልጅ ልጇን አስቀምጣ ጎረቤት ትሰጥና ትሄዳለች። ጎረቤት እያጠባች ከሆነ ወይንም ሌላ ልጅ አላት ለልጇ ከምታጠቢው ለእኔም ልጅ አጥቢልኝ ብላት ልትሄድ ትችላለች። የዛን ጊዜ በተለያየ ጊዜ የምታጠባው ከሆነ ከሁለት ዓመት በታች ነው እያጠባችው ከሆነ ጥቢነት ሊረጋገጥ ይችላል። ብዙ እንቀላቀላለን እንደዚህ ብዙ አለ እንደዚህ እንቀላቀል። እሺ ለማንኛውም وهذا مذهب الشافعي في تحقيق الرضاعة الواحدة وهو موافق للغة كقوم ጋር ይሄዳል ይህ የኢማሙ ሻፊዒ ያደረገ እንታ واختلفوا في القدر الذي يثبت به حكم الرضاع رضاع የሚባለው በምን አይነት መልኩ ነው የሚረጋገጠው አንድ ሴት አጥቢ ናት አንድ ልጅ ጠቢ ነው በመካከላቸው ጋብቻ ሐራም ሊሆን ከመካከላቸው የእሷ ልጅና የእሱ ልጆች ዝምድና ሊቀጠል ነው። ከዛም በታች ያለው የዘር ሀረግ ሊያያዝ ነው። በረቷ እንዴት ነው ይህ ማረጋገጥ? የሚገርም ሸሪዓ የሚረጋገጥበት ነገር ነው። ስለዚህ በጥንቃቄ ነው የሚደረገው ማለት ነው። እስኪ ጅምሁር ዑለማ ምን ብለዋል? ፈቃለ ጅምሁር የስቡቱ ቢቀሊል ረዳአ ወከቲር ትንሽ የሚሆን ትልቅ ብዙ የሚሆን ጥቂት የሚሆን አንድ ሴት የሆነ ልጅ ካጠባችሁ ምን ይፈጠራል አሉ። በቃ የጥቢ ዝምድና ይፈጠራል አሉ። ትንሽም ጥቂትም የተወሰነ ጊዜ ብታጠቡ አምስት ስድስት ሰባት ሁለት አንድ የሚባል ነገር የለም ማለታቸው ነው። ወአኸዘ ዳውድ ወአትባሁ አህመድ ኢማሙ አህመድና ዳውድ ወገይሩ ሌሎችም ዑለማዎች ይህን ተቀብለዋል። በጥቂትም ይሁን ጥቢው ብዙም ይሁን ጥቢው ጥቢ የሚባል ነገር ከተገኘ ዝምድና ይረጋገጣል አሉ። وفي رواية عن وإسحاق وأبو عبيدة وغيره في مفهوم حديث ይህን ሐዲስ ተይዞ فقالوا يثبت حكم الرضاع بثلاث رضعات አሉ። በሶስት ጥቢ ይረጋገጣል። በሶስት ጥቢ ሶስት ጊዜ አንድ ልጅ አንድን ሴት ከጠባት በሶስቱ ይረጋገጣል አሉ። وأما الشافعي فقال أو أنه يثبت بخمس رضعات በአምስት ነው የሚረጋገጠው አሉ ሻፊዒ። አምስት ጊዜ መጥባት አለበት። አንድ ጥቢ ማለት ምን ያክል ነው ተባብለናል። አንድ ሰዓት ሰላሳ ደቂቃ ምን መሆን አለበት? ጡቱን ከያዘ ከጎረሰ በኋላ በራሱ ምርጫ በፍላጎቱ ምንም ነገር አማሎ ታዋል ወይንም የሆነ ነገር እይታን ሰርቆ ሳይሆን በፍላጎቱ ጡቱን ሰልችቶት ከተው አንድ አምስት ቅድም ወአኸዘ ቢመንጡቂ ሐዲስ አይሻ አልአሲ የሚመጣ ሐዲስ አለ መምጡቁን ነው ያዙት መፍሁም አይደለም لأن الممطوق أقوى من المفهوم ተመልከቱ መፍሁም ነው እዚህኛው ላይ የተጠቀሙት እነ አቡ ዳውድ እነ እንትና እነ ኢማሙ አህመድና እነ ኢስሐቅ እነ አቡ ዑበይዳ የሚባሉት በሶስት ይረጋገጣል አሉ ለምን ከዚህኛው ሐዲስ መፍሁም ነው መፍሁም ማለት አንድ ጥቢ ሐራም አያደርግም፣ ሁለት ጥቢ ሐራም አያደርግም ስላቸው አአ ሶስት ከሆነ ምን ይሆናል አሉ ሐራም ይሆናል ማለት ነው አሉ። ይሄ መፍሁሙ منطوق ነው። منطوق ማለት direct የተነገረ መሆን አለበት። مفهوم ነው። አንድ አያረጋግጥም ሐራምነትን በመካከል ላይ በጥቢና በአቅሊ መካከል፣ ሁለትም ጥቢ እንደዚሁ አያረጋግጥም ከተባለ አሃ ሶስት ያረጋግጣል ማለት ነው የሚለውን ነገር በ مفهوم ያዙ። ይህን ተረድተው ነው እዛ ሶስት የሚለውን የጠቀሱት። ሙሻ ተእይ ደግሞ وأخذ بمنطق حديث عائشة الأرض የአኢሻን ሐዲስ መንጡቅ የሆነ ይዘው ነው لأن المنطق أقوى من المفهوم መንጡቅ በአረፍተ ነገር በግልጽ የተነገረ በአረዳድ በግንዛቤ ከምንገነዘበው ግልጽ እሱ ነው ተቀባይነት ያለው ገብታችኋል? መንጡቅና መፍሁም ታውቃላችሁ? ታውቃላችሁ? እም መንጡቅና መፍሁም ታውቃላችሁ? መንጡቅ ማለት ምን ማለት ነው? መፍሁም ማለት ولأن العرف قد جرى أن الناس إذا قالوا هذا لا يثبت بواحدة أو اثنين لا يكون مفهوم أنه يثبت بثلاث بل مفهوم أنه يقتضي مطلق التعدد والكثرة. ለምሳሌ ብነግራችሁ አንድ ሰዎች ሰው ምን ይላል? ይሄ ነገር በአንድ ነገር አይረጋገጥም። ይሄ ነገር ሁለት አይሆንም ከተባለ አንድ አይደለም ሁለት አይደለም ተባለ ስንት ነው ማለት ነው? ስንት ነው ማለት ነው? ሶስትም ይሆናል፣ አራትም ይሆናል፣ አምስትም ይሆናል። በቃ ሙጥለቀ ተዓድድ ነው ያለው የተገደበ ነገር አለ። በአንድ አይረጋገጥም፣ በሁለት ጥድም አይረጋገጥም ከተባለ አሃ በሶስት ይረጋገጣል ማለት ነው አይባልም። በሶስትም በአራትም በአምስትም በስድስትም ሙጥለቀ ተዓድድ ነው ያለው የተገደበ አይደለም ቁጥሩ መፍሁሙ መፍሁም የተገደበ አይደለም። ስለዚህ ከመፍሁም ይልቅ ማን ይቀደማል ማለት ነው? መንጡቅ ይቀደማል በቁጥር የተቀመጠው ወአማ ማ ذهب اليه الجمهور من ان حكم الرضا يثبت بقليل الرضا كثير ይሄ የጅምሁሮች ነው ጅምሁሮች በትንሽም ይሁን በጥቂትም ይሁን በብዙ ጥቢ ይረጋገጣል አሉ ዳውድ አህመድ እነ ኢስሐቅ እና አቡ ዑበይዳ እነሱ ደግሞ መፍሁመ ለሐዲስን ይዘው በሶስት አሉ ኢማሙ ሻፊዒ በአምስት አሉ እንትኑ እንቅራው መሰለኝ بل التعبير بالأم يقتضي أن المرضعة لا لا تحرم إلا إذا أرضعت مقدارا تستحقكم أو نصفه وعنها وعن عائشة قالت ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለው ተናግረዋል። ምን ብለዋል ነብዩ ዐለይሂ ሰላቱ ወሰላም? አይሻ ናት የዘገበችው። እንዙሩና ተመልከቱ፣ ኧረ ተመልከቱ መን ኢኽዋኑኩነ ወንድሞቻችሁ እነማን እንደሆኑ ተመልከቱ እንጂ ለምን ፈኢነመ ረዳዓ እቢ ማለት እኮ ሚነል መጃዓ ረሃብን የሚያድን ነው አሉ። ሚነል መጃዓ ረሃብን የሚያድን መሆን አለበት። እንዙርነ ተመልከቱ ዝም ብለ እቢ ተፈጥሯል ምናምን ነገር ብላ አይሻ የሆነ ነገር ተደርጎ ነው እና ነብዩ አለይሂ ሰላቱ ወሰላም ተቆጡ። እንዙርነ ተመልከቱ፣ እርግጠኛ ሁኑ፣ በትክክል ተመልከቱ፣ አረጋግጡ። መን ኢኽዋኑኩነ ወንድሞቻችሁ እነማን እንደሚሆኑ ፈኢነመ ረዳዓ ጥቢ ማለት እኮ ሚነል መጃአ ከረሃብ የሚያድንና ከረሃብ የሚያወጣ መሆን አለበት አሉ። በረሃብ ጊዜ የተደረገ ከረሃብ የሚያወጣ የሚያድን መሆን አለበት። ولا تتصف بذلك إلا من ولدت الولد أو من صار جزءا جزء بدنها وهو اللبن جزء لبدن الولد وهذا لا يحصل من مجرد الرضاعة ዝም ብሎ ማጥባት ብቻ አይደለም فلا بد له من مقدار كبير يصير به اللبن جزء للبدن ምክንያቱም ቁርአኑ ምን ይላል መሰላችሁ ወኡመሃቱኩም ላቲ አርዳእነኩም ይላል ወኡመሃቱኩም እናቶቻችሁ አላቲ እነዛ እናቶች አርضዕነኩም ያጠቧችሁ እናቶቻችሁ በእናንተ ላይ ማግባት ክልክል ነው ይላል። ሐራም ነው ብሎ ሲናገር እናቶቻችሁ ያጠቧችሁ ማጥባት እናትነትን ማዕረግ ለማግኘት የራሷ ጁዝ የአካሏ ክፋይ መሆን አለበት። የአካል ክፋይ ማለት ደግሞ ምን መሆን አለበት? የአካል ክፋይ ማለት ወኢዛ አምአነት ነበር ረአይተ አነ ጀሚዕ ሐዲስ ረባ ተዱሩ ሐውለ ሀዚህ ልዕላ ፈጅትራጡ ከውኒ ሚነል መጃዓ አንደኛ መስፈርት ረሃብ የሚያድን መሆን አለበት፣ ከረሃብ የሚያወጣ መሆን አለበት። ወከውኑ ፋቂቀን ለልአምአ እንትንን እንትን ስርን ሰንጥቆ የገባ መሆን አለበት። አንጀትን ማለት ነው። አንጀትን ሰንጥቆ የገባ መሆን አለበት። ያም ማለት ምግብነት ደረጃ የደረሰ መሆን አለበት ማለት ነው። رأيت أن جميع أحاديث الرضاء تدور حول هذه العلة فاشتراط كونه من المجاعة وكونه فاتكا للأعماء ومنشزا للعاجز ومنبتا للحم الكل ودفت من الله سنة وكونه في الحولين دولة تامة تسمى هنا اللبت وعدم اعتبار الرضاع الكبير ትልቅ እንደማይጠባ እዚህ ላይ ይናገራሉ። የተለያዩ ይመጣላቸዋል። ፈባነ አነ ልአየተ ላ ትአይሉ ልጅምሁር ከአንቀጹ የምንረዳው ጅምሁር ልዑለማእን አትረዳም ማለት ነው። ጅምሁር ልዑለማ ምንድን ነበር ያሉት? ቢቀሊልህ ቢከቲ ወቢከቲር ነው አይደል ቢቀሊል መሆን የለበትም። ሚነል መጃዓ ተብሏል። ቀሊል ከመጃዓ ሊያድን ይችላል ከረሃብ ከረሃብ ሊያድን ይችላል አይችልም አይችልም። ስሜት ሊጨምርላችሁ ስለ ነው። ወአንሃ አሁንም ከአይሻ ቃለት ትላለች ጃአት ሰህላ ቢንቱ ሱሀይብ ሳህላ ቢንት ሱሀይል የምትባለው መጣች። አልቁረሽያ ሚን በኒ አሚር ኢብኑ ሉአይ ናት። አስለመት ቀዲመን ድሮ ነው እስላምን የተቀበለችው። ወጃአት በአቢ ሁዘይፋ ኢለል ሐበሻ ከአባ ሁዘይፋ ጋር ወደ ሐበሻ መጣ ነበር። ወወለደል ሰው ሁናት መሐመድ ኢብኑ አቢ ሁዘይፋን እዙ ሐበሻ ወልዳለች። ማናት ሳህላ ቢንት ሱሀይል የምትባለው ከአባ ሁዘይፋ ጋር ወደ ኢትዮጵያ መጣ ነበር። ፈቃለት ያ ረሱላላህ አለቻቸው፣ የአላህ መላክተኛ ሆይ አለቻቸው። እነ ሳሊመን ሳሊም እኮ አለች ሳሌም የሚባለው ሳሌም እብኑ ማዕቂል ነው። መውላ አቢ ሁዘይፋ የአቡ ሁዘይፋ ባሪያ ነበር። ይሄ ካነት ቀድ ስተረተሁ ምርአቱ ሚነል አንሳር ከአንሳር የሆነ ሴት ገዝታው ነው ሳሌም ቂለ ስሙሃ ሌላ ሌላ የምትባል ሴት ናት የገዛችው ተብሏል። ወቂለ ሱበይታ ሱበይታ የምትባል ናት ተብሏል። ቢንተ ያህል ፈተዘወጀ ቢሃ አቡ ሁዘይፋ አቡ ሁዘይፋ አገባትና ፈጃአት ማአሃ ቢሳሌምን ሳሌምን ይዛ መጣች ከተበናሁ አቡ ሁዘይፋ አቡ ሁዘይፋ እንደ ልጁ አድርጎ አሳደገው። ወጀዐለሁ ሚን ኹለፋኢ ከሱ ወገኖች ደመረው። አባ ሁዘይፋ ሸሂደ ሳሊም በድርን ሳሊም ማለት በድር ላይ ተሳትፏል። ወአመረ ነቢ ሰለላሁ ዐለይሂ ወሰለም አስሐበ ነቢዩን ዐለይሂ ሰላቱ ወሰላም ሰሃቦችን አዘዋል። አየስተቅረኡል ቁርአን ምን አርበዓቲን ከአራት ሰዎች ቁርአንን መቅራት እንዳለባቸው አንደኛው ሆ አሐድሁም ከአራቱ ቁርአን አጥሪዎች ውስጥ አንዱ ማን ነበር? ዓሊም ነበር። ይህ አሁን ስለ እሱ ሁክም የሚጠየቅለት አካል ካነ የኡሙል ሙሃጅሪነ ቢቁባ ቀብለ መቅደም ነቢ ሰለላሁ ዐለይሂ ወሰለም ነብዩ ወደ መዲና ከመግባታቸው በፊት ሙሃጅሮችን ሲቀበል የነበረና ሙሃጅር ሆኖ ሲያስፈግድ የነበረ ነው። ወፊህም ዑመር እብኑ አልኸጣብ እነ ዑመር እብኑ አልኸጣብ አሉበት ቦታ ይመራ ነበር። ሳሊም ማለት ስለ እሱ ነው ሁክም የተጠየቀው። ምን አለች መጣችና ሳህላ ቢንት ሱሃይል ያ ረሱላህ አለቻቸው እነ ሳሊመን ሳሊም መውላ አቢ ሁዘይፋ የአቡ ሁዘይፋ ባሪያ ነው። ማዕና ከኛ ጋር ሁል ጊዜ ይገባል ይወጣል። አጋጣሚ እንደ ልጅ አድርጎ አሳድጎት ነው። ባዕድ ነው ማለት ነው። የባሏ ልጅ አይደለም። የባሏ ልጅ ቢሆን ምን ይሆን ነበር? አጅነብያ አይሆንባትም ማለት የባሏ ልጅ ቢሆን ከሌላ የተወለደም ቢሆን የባል ልጅ አጅነብያ አይሆንም። ለምን? እናቱ ትሆናለችና የአባቱ ሚስት ናት፣ እናቱ ትሆናለች። ማግባት ክልክል ስለሚሆን አጅነብያ አይሆንባትም ነበር። የአቡ ሁዘይፋ ልጁ ቢሆን ኖሮ ግን ልጁ አይደለም፣ አሳድጎት ነው እና አሳድጎት ስለሆነ ስላልወለደው ሳህላ ብንት ሱሀይል ደግሞ ባዕድ ናት። ለዚህ ልጅ እየገባችሁ ነው። ሳህላ ብንት ሱሀይል ደግሞ የአባ ሁዘይፋ ሚስት ናት። ልጁ ለአቡ ሁዘይፋ ምኑም አይደለም፣ አሳድጎት ነው አሳድጎት ነው ምኑም አይደለም። ልጁ ቢሆን ኖሮ ችግር አልነበረም፣ አጀነብያ አይሆንባትም። መዓና እኛ ጋር ያ ረሱላህ ያላ መላእክተኛ እነ ሳሊምን ሳሊም መውላ አቢ ሁዘይፋ የአቡ ሁዘይፋ መውላ ባዳ ወይንም እሱ ጥገኝነት የሰጠው ማዕና ከኛ ጋር ነው ያለው ሲበይቲና እቤት ውስጥ ከኛ ጋር ይንቀሳቀሳል ወቀድ በለገ ደርሷል ደግሞ ማያብለቁ ሩጃል ወንዶች አቅማ አዳም ደርሷል ስለዚህ ስሜት ይኖረዋል አጅነቢ ይሆንብኝ ፈቃል ነብዩ እንዳሉ አርዲዒሂ አጥቢው አሉ ተሕሩሚ ዐለይህ ሐራም ትሆኝበታለች አጥቢው አሏት መጀመሪያ ገብቷቸዋል። አይ ገብቷችሁ ነው ማለት ነው የሳቃችሁት። ትልቅ ሰው ነው ለአለሁ አልባ ምን አድርገው ሊሆን ይችላል አጠጥተው አጠጥተው ሊሆን ይችላል ወተቷል እንጂ ጎረምሳ ይዛ እንካጥባት ዑለማዎች እንደዛ ነው የተረዱት። ዑለማዎች እንደዛ ሊሆን ይችላል ብለዋል። ሀዳ ኢህቲማል ኢህቲማል አለው ኢህቲማል አለው። ምክንያቱም ወጣት ነው። ምክንያቱም ወቀድ በለገ ማያብልጉ ሪጃል ወንዶች የደረሱበት ደረጃ ደርሷል አለ። ይህ ማለት ትልቅ ሆኗል ማለት ነው። ለትልቅ ደግሞ ጡቷን አትሰጥም። ስለዚህ እንደዛ ተደርጎ ሊሆን ይችላል። ይሄ ኢህቲማል ስላለ ችግር የለም ይላሉ። እና ከሁለት ዓመት በላይ ለሆነ ጥቢ ይቻላል የኩኑ ኻሰን ይሆናል። ነብዩ አለይሂ ሰላቱ ወሰላም አዘዋል። እብኑ ተይሚያ ምን ይላሉ? ይሄን የመሰለ ችግር የሚፈጥር ሁሉ ማድረግ ይቻላል ነው ኹሱፍያ ባናደርግበትም እንደዛ አይነት እቤት ውስጥ መግባቱ ካልቀረ እዛ ያደገ ከሆነ ፊት ተብሎ የማይባረር ከሆነ እንደዚህ ሊደረግ ይችላል ብለዋል። የቤት የሰውየው ሚስት ጡቷን ታልብና ወተቱን ትሰጠዋለች፣ ይጠጣል። አንድ ረባሃ ሲጠቅም ማለት አሁንም እንደዚህ ታልቦ ይሰጠዋል፣ ታልቦ ይሰጠዋል፣ ታልቦ ይሰጠዋል። ይከብዳል። ልጁ ይሁድ ገብቷችኋል ማለት ነው። ነብዩ አለይሂ ሰላቱ ወሰላም بل تؤيد ما ذهب إليه الشافعي وأن ليس هناك تعارض بين الآية والحديث بحديثنا بقرآن آية ومكاكل من لجنة أينورا بل هما متوافقا تمام التوافق ملو بمول اسمام ولو كان المراد مراد مطلق الرضاعة لقال والنساء اللاتي أرضعنكم من دي وأمهاتكم ما النبات والنساء اللاتي أرضعنكم እነዛ ያጠቧችሁ ሴቶች ነበር የሚለው ምን ቢሆን ኖሮ ምን ቢሆን ኖሮ ብዛት አንድ ልጅ እንደ እናቱ ባይጠባ ኖሮ ብዛት ጠብቷል ማለት ነው። ወኡመሃቱኩም ወኡመሃቱኩም ላቲ አርዷዕነኩም የተባለው ኡመሃት ብሎ የጠራቸው እንደ እናት ስላጠቡ ይሆናል እንጂ የተወሰነ ቢያጠባ የተወሰነ ቢሆን ኖሮ ጥቢው ምን ይሆን ነበር? እናት አይባልም። ወኒሳ ኢላቲ አርዷዕነኩም ነበር የሚባለው። ይሻሉ አልገባችሁም እኮ ገብቷችኋል? ጨምርላችሁና ይመጣል። እንዙርነ ተመልከቱ። ነብዩ አለይሂ ሰላቱ ወሰላም ምን አሉ ለአይሻ? እንዙርነ ኧረ ተመልከቱ። መን ኢኽዋኑኩነ ወንድሞቻችሁ እነማን እንደሆኑ ፈኢነመ ረባዓ ጥቢ ማለት እኮ ሚነል መጃአ ከረሃብ ያዳነ ማለት እንጂ ጥቂት ጥቢ አይደለም። አጥቢንና ጠቢን ገመዳማዎች የሚያደርጋቸው አሉ ነብዩ አለይሂ ሰላቱ ወሰላም። አይ እነ ረባዓ አለቲ ተስቡቱ ቢሂል ሑርማ ሐራምነት የሚረጋገጥበት ጥቢ ምን አይነት ጥቢ ነው? ወሐይቱ የኩኑ ረቢዑ ቂስለን ህፃን ልጅ መሆን አለበት። የሱዱን ለበን ለበኑ ጁዓሁ ወተቱ የሱን ረሃብ የሚሸፍንለት መሆን አለበት። ህፃን ይሁን ማለት ነው። ሚነል መጃአ ከረሃብ የሚያድነው ማለት ከረሃብ ትልቅ ሰው በምን ረሃቡን ሊከላከል ይችላል? በምን ሊከላከል ይችላል? በምግብ ህፃን መሆን አለበት። ራሱ እዚህ ውስጥ አለ። እዚህ ነው انظرن من إخوانكن فإنما الرضاعة من المجاعة أي إن الرضاع الذي تثبت به الحرمة هو حيث يكون الرضيع طفلا فتعال مهون አለበት يسد اللبن جوعه ወተቱ ረሃቡን የሚዘጋለትና የሚሸፍንለት መሆን አለበት። ወይም ቡቱ ቢዛሊከ ለሕሙ ስጋው የሚበቅል መሆን አለበት። አንድ ወጣት ግን ትልቅ ሰው ቢጠባ ስጋው ምንም የሚጨምርበት ነገር የለም። ከረሃብ የሚከላከልበት ሌላም ነገር አለና ከዚህ ራሱ ፈኢነመ ረዳዕ ሚነል ማለት ረሃብን ያዳነ መሆን አለበት። አንደኛ የወተት ብዛት፣ ሁለተኛ ረሃቡን የሚከላከልበት ህፃን መሆን አለበት። ይህን ይህንን ያስላል። ተግባባን? ዑለማዎች ይህን ተረዱ። እና ነብዩ አለይሂ ሰላቱ ወሰላም አጥሊ አሏት። ቃለ ልቃዲ ቃዲ የሚባሉት ምን አሉ? ለዓለሃ ሊሆን ይችላል ሐለበትሁ ثم ሸሪበ አልባ አጥጥተው ሊሆን ይችላል من غير أن يمس ثديها ጡቷን ሳይነካ ማለት ነው። ወለልተቀመ በሸረተሃ ሰውነቷን ሳይነካ አልባ አጠጥተው ሊሆን ይችላል። ቃዲ ይህንን ብለዋል። ذكر ذلك عنه النووي ነውይ ይህንን ጠቅሰዋል። ይህን የቃፊን ዘገባ ራሳቸው ላይ አምጥተውታል። ነውይ ማለት ነው። ኢማሙ ነውይ ታላቁ ሐዲስ ወፊ ሱነኒ አቢ ዳውድ ፈአርበዐቱ ኸምሰ ረዳዓትን አምስት ጥቢ አጥብተዋለች። ሳሊምን ይባላል። ሳላ ቢንት ሱዋይድ ፈካነ ቢመንዚለቲ ወለድሃ እንደ ልጇ ሆነ። ከዛም በኋላ ተጋባል። እየገባችሁ ነው። ኢማሙ ሻፊዒ የሄዱበትን ራሱ ይረዳል። ይሄ ምን የሚል ጥቅስ መጣ? ፈካን ፈአባአቱ ኸምሰ ረዳአትን አምስት ጥቢ አጥብተዋለች። ፈሳረ ቢመንዚለቲ ወለድሃ እንደ ልጇ ሆነ። አምስት ጥቢ አጥብተዋለች የሚል ዘገባ አለ እማን ላይ አባ ዳውድ። ስለዚህ በቁጥርም ተጠቀሰልን ማለት ነው ከላይ ያሉት ሀዲሶች ጋር ከጅምሁር ዑለማ ይልቅ ማናቸው ደሊል ያላቸው ጠንካራ ኢማሙ ሻፊዒ هذا يؤيد ما ذهب اليه الشافعي من اعتبار خمس رضاعات معلومات ለማንኛውም والحديث يدل على ثبوت حرمة رضاع الكبير وبه قالت عائشة وداود الظاهري لكنه معارض بالحديث السابق እዚህ ላይ ምን አለ መሰላችሁ አንድ ትልቅ ልጅ ከጠባ ምን ሊሆን ይችላል እድሜ ክልል የለም እያሉ ነው ሽማግሌም ቢሆን አዛውንት ከጠቡ የሆነች ሴት ምን ሊሆን ይችላሉ የረዳ ልጅ ሊሆኑ ይችላሉ የሚለውን አኢሻ በዚህ ላይ ሄዳለች ዳውድ ዛሂሪም ይህንን ይዘዋል ولكنه معارض من الحديث السابق አለፈው ሐዲስ ጋር ግን ግጭት ይፈጠራል ወደ ሐዲስ ኡም ሰለማ ወብኒ አባስ ወብኒ መስዑድ እነዚህ ወደፊት የሚመጡ ሐዲሶች ጋር ግጭት ይፈጠራል እሱን ልቀራላችሁና እነግራችኋለሁ ወአንሃ አሁንም ከአኢሻ አነ አፍለህ አፍለህ አኻ አብል ቁዓይስ የአብል ቁዓይስ ወንድም የሆነው ወሆ አቡል ጀዕድ አፍለህ መውላ ረሱልላህ ሰለላሁ ዐለይሂ ወሰለም አቡል ጀዕድ ይባላል አፍለህ ነው መውላ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ ባሪያ ነው ወቂለ መውላ ኡም ሰለማ የኡሙ ሰለማ ባሪያም ነው ተብሏል ወአኹሁ ወንድሙ አቡል ቁዓይስ ይባላል ቂለ ስሙሁ ጀዕድ ነው ስሙ ይባላል ወቂለ ዋኢል ብኑ አፍለህ አልአሽዓሪ فيكون أخوه أفلح قد وافق اسمه اسم أهل ወዕለም አነ ሊአዕሸተ አመይን ምን ረዳዓ ለአይሻ ሁለት አጎቶች አሏት። የጥቢ አጎቶች ሁለት አጎቶች አሏት አይሻ። አንደኛው አኹ አቢሃ የአባቷ ወንድም አቢበክር ረዲየላሁ ተዓላ ነ ምን ረዳዓ አቡበክር አኹ አቢሃ አቢበክር አኹ አቢሃ የአባቷ የአቡበክር ወንድም አለ አንድ ወካነ ቀድማተ ፊ ሐያት ነቢ ሰለላሁ ዐለይሂ ወሰለም ነብዩ እያለ ነው የሞተው። ወታኒ ሐሙ ሙርዲዕሃ ሐሙ ሙርዲዕሃ የአጥቢ የአጥቢዋ ወንድም ሐምዋል የአጥቢዋ ወንድም ወሆ አፍለህ አኹ አቢል ቁዓይስ የሚባለው ነው። ወአቡል ቁዓይስ አቡ ሐሚን ረዳዓ አቡል ቁዓይስ ማለት ምኗ ነው? አባቷ ነው። የአቡል ቁዓይስን ሚስት ማን ጠብታለች? አልገባችም? ሁለት አጎቶች አላት አይሻ የጥቢ አጎቶች አንደኛ አንዱ ከአቡበክር ጋር የጠባ ነው። የአቡበክር ወንድም አጎቷ ሆነ ማለት ነው። አንዱ ደግሞ አኢሻ የአቡል ቁዓይስን ሚስት ጠብታለች። ስለዚህ አቡል ቁዓይስ ምን ነው ማለት ነው ለአኢሻ እ ከአቡበክር ጋር የጠባው ለአኢሻ ምኗ ነው አጎቷ። አኢሻ የአቡል ቁዓይስን ሚስት ጠባች። አቡል ቁዓይስ ምኗ ነው አባቷ የረባ አባቷ የአቡል ቁዓይስ ወንድም ምኗ ነው? አጎቷ በቃ ይሄ ማለት ሁለት አጎቶች አሏት ማለት አንድ ከአባቷ ጋር የጠባ ወይንም ደግሞ የጠባችው ሚስቱን አንድ ሰው እኮ አንድ አንድ ልጅ የአንተን ሚስት ቢጠባ አንድ ህፃን አንተ ምንድን ነው የምትሆነው? አባት ነው የምትሆነው። ያ ማለት ነው የአቡል ቁዓይስ ሚስት ጠብታለች። የአቡል ቁዓይስ ወንድም አፍለህ የሚባለው ደግሞ ምኗ ነው? አጎቷ ነው ማለት ነው። ጃአ የስተዕዚኑ ዐለይሃ በዕደል አፍለህ የሚባለው የአቡል ቁዓይስ ወንድም መጣ። አቡል ቁዓይስ ማለት ለአይሻ ምኗ ነው ብለናል። አጎቷ ምኗ? አባቷ። የምን አባቷ? ገብታችሁ ከሆነ በትክክል ንገሩኝ። አቡል ቁዓይስ ለአይሻ ምኗ ነው? የጥቢ አባቷ። አፍለህ የአቡል ቁዓይስ ወንድም ነው። አፍለህ ምኗ ነው? አጎቷ ያ ማለት ነው። አፍለህ መጣ አኻ አብል ቁዓይስ የአቡል ቁዓይስ ወንድም የነበረው አፍለህ መጣ። ጃ ስተእዚኑ አለይሃ አይሻን ሊያስፈቅዳት መጣ። በዘለጃብ የሂጃብ አያ ከመጣች በኋላ ነው። አይፈቀድልኝም ብሎ ነው ባዕድ አድርጎ ራሱን ቆጥሮ ነው። አስቡት። ቃለት አለች አይሻ ፈአበይቱ እምቢ አልኩ። አን አዚነ ለሁ አልፈቅድልህም እንዳትገባ አልፈቅድልህም አጅነብዬ ነህ አለችው። ተመለስ فلما جاء رسول الله صلى الله عليه وسلم ሲመጡ አክበረተሁ አይሻ ነገረችው ነገረቻቸው ለነብዩ አለዚ ሶናአቱ ያደረገችውን ድርጊት ነገረቻቸው። አፍለህ እኮ ዛሬ መጥቶ ያ ረሱላህ አስፈቀደኝና አልፈቅድልህም ተመለስ አልኩት። ፈአመረኒ ነብዩ አዘዙ አን ለሁ አለየ ካሁን በኋላ በእኔ ላይ እንድፈቅድለት እንዲገባ ወቃለ ኢነሁ አሙኪ አጎትሽ እኮ ነው አይሻ አሉ። አጎትሽ ነው የአቡል ወንድም ነው። አቡል ማለት ሚስቱን ስለጠባሽ አቡል ቁዓይስ ነው ማለት ነው። ባይሆን የምትጠባው ሴት የምትጠባው ሴት ልጇ አሁን ካገባችው ወንድ የወለደች መሆን አለበት። አባባን አይደል? ለምሳሌ አንድ የወለደች ሴት ከሌላ ወልዳ እያጠባች ሌላ ሰው ቢያገባትና ይችን ሴት የሆነ ልጅ መጥቶ ቢጠባ የማንን ወተት ነው እየጠባ ያለው? የዱሮውን ሰውዬ ነው። አሁን አይደለም። የግድ ይሄንኛው የወለደው መሆን አለበት። ይሄን ሰጣት ሳይሆን ረባ ፊቅ ውስጥ ስትገቡ ድብሬ ትገባላችሁ። ለማንኛውም ገብታችኋል። የጥቢ አጎትሽ ነው የጥቢ አጎትሽ ነው ፍቀጅለት አለው። አኻ አቢል ቁዓይስ ገብቷችኋል። አፍለህ ምኗ ነው ለአይሻ አጎቷ በምን አይሻ ሁለት አጎቶች አሏት። የጥቢ ማን በምን አይነት መልኩ እስኪ የአቡበክር ወንድም አለ። በምን አቡበክር ወንድም በጥቢ አቡበክር ወንድም እሱ ለአይሻ ምን ይሆናል? አጎት አይሻ ሁለት አባት አላት። ማና ማን? አቡበክርና አቡበክር ስድቅ አቡሃ الذي ولدها أبو القعيس أبوها الذي ما فعل الذي أباتها እንዴት በአንድ ሰዓት? አይ በአንድ ሰዓት አይደለም። እናትን ከጠባ እሱ ሊወልድ ይችላል። ሄዶ ችግር የለም ማለት በኋላም ጊዜ ጠባ። ለምሳሌ አንድ ቤት ውስጥ አንድ ሴት አስር ወልዳ ከሆነ አስረኛው ጋር የጠባው ልጅ ከመጀመሪያ ልጅ ጋር ወንድማማች ይችላል። ምንም እንትን የለውም። ወደ ታች ودلل وعنها قالت كان فيما أنزل كلا يجب تطول وبأحاديث أم سلمة وابن وعنها كعائشة قالت ثلاثة كان فيما أنزل القرآن عن رضاعة معلومات ቁርአን በተወረደ ጊዜ ቁርአን ውስጥ የወረዱ አያዎች አሉ። አስር ረባዓት፣ አስር ጥቢዎች፣ ማዕሉማት የታወቁ አስር ጥቢዎች ዩሐሪምነ እርም ያደርጋሉ የሚል ነበር። ثم ኑሲኽነ እነዚህ አስር ጥቢዎች የታወቁ አስር ጥቢዎች ዝምድናን ያረጋግጣሉ የሚሉት ተነሰፉ። ቢኸምሲ ማዕሉማት በአምስት በታወቁ ጥቢዎች ማለት ነው። ፈተወፋ ፈተወፋ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ሞቱ። ወሄ ፊማ ዩቅረኡ ሚነል ቁርአን ከቁርአን ውስጥ ከሚነበቡት ሆነው እያለ ነብዩ አለይሂ ሰላቱ ወሰላም ሞተዋል። በማዕና እየተሰራባቸው እያለ ማለት ነው። መጀመሪያ ስንት ነበር? አስሩ ረዳዓትን ማዕሉማት ነበር አይደል? ይሐሪም ነው። ዝምድናን የሚያረጋግጡት ስንት ጥቢዎች ነበሩ? አስር ጥቢዎች ነበሩ። የመጀመሪያው ቁርአን ሲወርድ ግን እነዚህ ተነስፈው ተሽረው ወደ ስንት ወርዷል? አምስት ጥቢዎች የሚለው ማለት ነው። አምስት ጥቢዎች የምትሰጥቢ حرام ያደርጋል የሚለው እያለ ነብዩ አለይሂ ሰላቱ ሰላም ሁክሙ እያለ እየተሰራበት ነብዩ አለይሂ ሰላቱ ሰላም ይህን ዓለም በሞት ተለይተዋል። ስለዚህ አምስት ጥብ ያለው ኢማሙ ሻፊዒ አንደኛ ከኋላ ካለው ሐዲስ አቡ ዳውድ ላይ በተዘገበው የሳሊምን ዘገባ፣ ሁለተኛ ይቺ የቁርአን አያ ወኢን ካነ መትኑሃ መንሱኽ መትኗ መንሱኽ ነው አይቀራም በአሁን ሰዓት ማዕናው ግን ገይረ መንሱኽ ነው። ማዕናው ገይረ መንሱኽ ነው። ማዕናው ገይረ መንሱኽ ነው። ሶስት አይነት አነሳሰፍ ይኖራል። ሶስት አይነት አነሳሰፎች አሉ። አንደኛ አስር ረባ የሚለው ሁክሙም ተነስቷል አይነበብም። አስሩ ረባዓት ማዕሉማት ይሐርምና አስር ጥቢዎች የታወቁ አስር ጥቢዎች ሐራም ያደርጋሉ የሚለው አይነበብም። ሲለዋውም ንባቡም ተነስቷል ተሽሯል ሁክሙም ተሽሯል። ሁለቱም አይሰራም ማለት ነው። ሁለቱም አይሰራም። አንድ ደግሞ ምን አለ ወሳኔ ማኑ ተከፍለውቱ ዲነ ሁክሚ ሁክሙ አለ ምኑ ተነስኳል አይቀራም። ምን የሚለው ምን የሚለውን ይመስል خمس رضاعات خمس رضاعات እና አየተረጅ خمس رضاعات የሚለው አምስት ጥቢ ማዕሉማት ይሐሪምነ አምስት ታዋቂ ጥቢዎች አጥቢንና ጠቢ መካከል ላይ ምንን ያመጣሉ? ዝምድናን ያመጣሉ የሚለው ቁርአን ላይ ያለ ኸምሱ ረዳአቲን ማዕሉማት የሚል አለ የለም። ግን ምኑ አለ? ሁክሙ አለ። ሁክሙ አለ አይነበብም ቁርአን ላይ። ነስኽ ማለት አንደኛ ይሄ አንደኛ የመጀመሪያው ነስኽ ማለት ቁርአን ሲነሰት ማዕናውም ትለዋውም ተያይዘው ሁለቱም ይቀራሉ፣ ሁለቱም ይሻራሉ። ይሄ ምንን ይመስላል አልኳችሁ? እየሰማችኝ አይደለም? ምን የሚለው ይመስል ማዕናው ብቻ ሁክሙ ሁክሙ አለ ግን ለፍዙ ብቻ ይነሰኻል። ምንን ይመስል خمس رضاعات ለፍዙ የለም አናነበሙ ቁርአን ላይ አይነበብም። ማዕናው ግን አለ። ለምሳሌ ሌላም ከአያተ ረጅምን ይመስል አያተ ረጅም ለሸይኹኻ አሸይኹ አሸይኹ ወሸይኹኸቱ ኢዛ ዘና ፈጅልዱ ኩለ ዋሂድን ሚአተ ጀልዳ አው አያተ ረጅም ወይንም ደግሞ ፈርጅሙሁማ እንትን ከሆኑ ማለት ነው። አሸይኹ ወሸይኹኸቱ ትልቅ አዛውንትና ሴት አዛውንትና ወንድ አዛውንት ዝሙት ሲሰሩ ምን አድርጓቸው ምን አድርጓቸው እንዲቀጠቀጡ የሚያዘው ማለት ነው። ይህ አያ ተነስቷል፣ አይቀራም። ግን ማዕናው አለ። ሽማግሌ ዝሙት ቢሰራ ምን ይደረጋል? ትዳር ካለው ይቀጠቀጣል፣ ይገላል ማለት ነው። ገብታችኋል? ምኑ ምኑ ተነስተካል? ቋጭ ወይንም ደግሞ ወስያ ይመስል ለዋሪሶች ወስያ የሚሰጥ ወስያ አለ። ለዋሪሶች የሚሰጥ ወስያ ወስያው የተመለከተ ቁርአን ላይ አለ ለፍዙ ወላኪን ማዕናው አይሰራም። ለምን? لأن الله تعالى أعطى كل ذي حق حقه አላህ ለሁሉም ለወራሾች ለአባቴና ለእናቴና ክል ለምን ይናክል ይናክል ብሎ አላህ ራሱ ስለመደበ ወስያ ለዋሪሶችና ለተለያዩ ስጡ የሚለው አያ ይቀራል። ወላኪን ላይ አመሉ ቢህ አይሰራበትም። አይነት ንካዎች የሚነሳሁ አለ ግልጽ ነው እና ነብዩ ሲሞቱ ይሄ አያ እየተቀራ ከሆነ ለምን አሁን አናገኘውም? አይ ይሄ ማለት የዛን ሰዓት ነብዩ እየሰሙ ይቀራል ማለት አይደለም። እንትኑ አቀራሩ ተነስቷል። ግማሽ ህዝብ ግን አልደረሰው information እየተቀራ ነበር። ማለት ምን ያክል متأخر እንደሆነ ለመግለጽ ፈልገው ነው እንጂ ሲማ ሲማ ይቅራ ፈቱፊ ረሱላህ ሰለላሁ ዐለይሂ ወሰለም ወይሄ ሲማ ይቅራው ምን አልቁርአን ከቁርአን እየተቀራ እያለ ነው ነብዩ የሞቱት ማለት ይቀራል ለፍጉ ማለት አይደለም። ለምን ነብዩ ሲሞቱ የሚቀራ ከሆነ አሁን መቀራት ነበረበት። ነብዩ አለይሂ ሰላቱ ወሰላም በሞቱበት ጊዜ ለፍዙ ተነስቷል፣ ሲለዋው ቅርአቱ ተነስቷል፣ ማዕናው ግን አልተነሰፈም። ምን ያክል መጨረሻ ላይ እንደመጣ ያንን ለመግለጽ ፈልገው እንጂ ይቀራል ማለት አይደለም። እንደዛ እንዳትወስዱ። ለማንኛውም ዋናሃ ዋና አይሻ ቃለት ካነ ካነ ነበረ ፊማ ኡንዚለ አልቁርአን ቁርአን በተወረደ ጊዜ አሽሩ ከአሽሩ ረዳዓትን አስር ጥቢዎች ማዕሉማት ዩሐሪምነ አስር የታወቁ ጥቢዎች እርም ያደርጋሉ የሚል ነበር። ثم نسخنا እነዚህ ተነሰሁ بخمس معلومات በአምስት በታዋቂ ጥቢዎች فتوفي رسول الله صلى الله عليه وسلم بخمس معلومات ሀታ ራሱ ማዕሉማት የሚለው ምንን ይገልጽልናል? የታወቁ አምስት ቅቤዎች መሆን አለባቸው። ላይታወቅ ይችላል። አራቱን አምስቱን ምን ከተባለ እዚህ ደረጃ ላይ ደርስ ይችላል። ማዕሉም መሆን አለበት አምስት ፈቱት ረሱላህ ሰለላሁ ዐለይሂ ወሰለም ነብዩም ከዚህ ዓለም በሞት ተለዩ። ወይሄ ይቺ አምስት ረባ የምትባለው ፊመ ይቅራው ከሚነበቡት ጋር ሆና ምን አልቁርአን በቁርአን ውስጥ ከሚነበቡት ውስጥ ባለችበት ሰዓት ነው ነብዩ የሞቱት። ምን ያክል ሙተአኺር እንደሆነ ለመግለጽ ነው። ስለዚህ ስንት ጥቢ ነው ማለት ነው ሐራም የሚያደርገው? አምስት ቢደሊል ሀዲህ አሁን በተዘገበው አይሻ በዘገበችው ሙስሊም ላይ የተዘገበ ነው። በዚህ ደሊልና ሌላ ምን ደሊል ነበረ? ሌላ ምን ነበር? አቡ ዳውድ ላይ የተዘገበው ጅምሁር ዑለማ ምንድን ያሉ ትንሽም ሆነ ብዙም ሆነ ሐራም ያደርጋል ነበር ያሉት። እሺ እና አቡ ዳውድ እና አህመድ እና ሌሎች ምን ነበር ያሉት? ሶስት የእነሱ ምን አይነት አረዳድ ነው ብለናል። መፍሁም ነው እንጂ መንጡቅ አይደለም። መንጡቁ ደግሞ ይኸውልህ ኢማሙ ሻፊዒን ያጎላል። ወአን ኢብኑ አባስ ረዲየላሁ ተዓላ አንሁማ አን ነብይ ሰለላሁ ዐለይሂ ወሰለም ሰላቱ ወሰላም ምን ይላሉ? ኡሪደ ኡሪደ አለይ ምን አይደለም አይደለም ምንድን ነው የሚለው የእንትን የዚህኛው ኪታብ እንትኖች ሪዳድ ዑሪዳ ነው የሚለው እ አይን ያለው እስኪ ባለው ዑሪዳ ምን መሰላችሁ عن النبي صلى الله عليه وسلم الله ملكتني أريد تفلج تاسبه علي ابنة حمزة ابنة حمزة يا حمزة ልጅ ለኔ ተቀረበችልኝ አሉ እንዳገባት ومعناه قيل له تزوجها እንዳገባት አቀርበውላቸው والذي أراد من النبي صلى الله عليه وسلم أن يتزوجها هو علي رضي الله تعالى عنه علي بن أبي طالب ናቸው أريد علي ابنة حمزة يا حمزة ልጅ ለኔ ታሰበች እንደማለት ነው أريد ወይንም ኡሪዱ አይደለም ያለው ኡሪዱ እሺ ሁለት አይነት ንስኻ ነው ያለው ኡሪዱ አይሆንም ኡሪዱ አይሆንም ኡሪዱማ ማለት እኔ ፈለግኩ ነው ነብዩን የፈለግኩ አይደለም ለእኔ ታሰበልኝ ነው እሳቸው እየከለከሉ ልቁጥ ወደፊት ኡሪዱ ላይ ማን ይችላል? ማን ኡሪዱ ኡሪዱ ሰው ኡሪዳ አለየ ብነቱ ሐምዛ የሐምዛ ልጅ በእኔ ላይ ታሰበች፣ ለእኔ ታሰበች ማለት ነው። ለእኔ ታሰበች እንዳገባት ተፈለገ። ኡሪዳ አለየ ብነቱ ሐምዛ እየተዘወጀሃ ሁወ ማን ነው? አልይ ብን አቢ ጣሊብ ናቸው። ወክተለፈ ስሚ ብነቱ ሐምዛ አላ አቅዋል ኡማማ ናት ተብሏል። ሰልማ ትባላለች። ፋጢማ፣ አኢሻ፣ አመቱላህ፣ ዒማራ፣ ያዕላ በጣም ብዙ ስም አለ። ወይ ለማካነት እብነቱ አኺ ሐምዛ እና ሐምዛ ለኔ ተፈለገች ታሰበች እንዳገባት ፈቃል እንዲህ አሉ ነብዩ አለይሂ ሰላቱ ወሰላም ኡሪደ ተፈለገ አለየ ብነቱ ሐምዛ የሐምዛን ልጅ እንዳገባት ተፈለገ። ሰዎች ፈለጉ እንዳገባት ታሰበ ተፈለገ እንዳገባት ፈቃል ነብዩ እንዳሉ አራደ ቢሆን ኖሮ አራደ አልዩን ኢብነተ ሐምዛ ምክንያቱም እዚህ ላይ ተጠቅሷልና አራደ አልዩን አልይ ፈለገ አሰበ እብነተ ሐምዛ የሐምዛ ልጅ እኔ ላይ ማቅረብ አሰበ ዑሪባ ቢሆን ተቀረበ ነው ዑሪባ አይደለም ኡሪዱ አለ እብነቱ ሐምዛ የእናንተ ኪታብ እንደሚለው ተርጉምላችሁማ ኡሪዱ እፈልጋለሁ አለ እብነቴ ሐምዛ የሐምዛን ልጅ እፈልጋለሁ አሉ። ኡሪዱ ማለት ሙተከልም ነው አይደል? ፈርስት ፐርሰን እኮ ነው ሲንጉላር፣ ፈርስት ፐርሰን ሲንጉላር ነው። ኡሪዱ እፈልጋለሁ አለ ሐምዛ፣ የሐምዛን ልጅ እፈልጋለሁ። ፈቃል አሉ ማን ነው አለ። በምንም አይነት መልኩ ማዕነው ጠፍረህ ሳይሄድ ኡሪደ ታሰበ ተፈለገ አለ የብነቱ ሐምዛ ለኔ ታሰበች የሐምዛ ልጅ ታሰበች። ያሰበው ማን ነው? ፓሲፍ አድርጎ ነው አይደል የተናገረው? የሆነ ሰው አሰበ ታስቧል ታሰበ ነው ሀሰበ አሳቢው ማን ነው? ሳብጀክቱ ማን ነው? ወድቋል። ማን ነው እሱ? አለይ ብኑ አቢ ጣሊብ ነው ተብሏል። ያስበው ያ ረሱላህ አግባት ይችን ሐምዛን ልጅ አሉ አቀረቡ። ፈቃል ነብዩ እንዲህ አሉ እነሃ አአ አላገባም የሐምዛን ልጅ ላተሕሉ ሐምዛ ምናቸው ነው ለነብዩ አለይሂ ሰላቱ ወሰላም እ ምናቸው ነው ሐምዛ አጎታቸው የማን ወንድም ነው? የአብደላህ እብኑ አብዱል ሙጠሊብ ሐምዛ እብነ አብዱል ሙጠሊብ አብደላህ እብነ አብዱል ሙጠሊብ ያጎታቸው ልጅ ማግባት አይችልም በሸሪዓው ይችሉ ነበር ግን ነብዩ ከለከሉ እነሃ ላ ተሕሉ ሊ አትበቃልኝም ሐምዛ እያሉ ለምን ኢነሃ የሐምዛ ልጅ እኮ እብነቱ አኺ የወንድሜ ልጅ እኮ ናት ምን ረባአ በጥቢ ወንድሜ ነው ሐምዛ በዘር በሐረግ ምናቸው ነው አጎታቸው በጥቢ ደግሞ ወንድማቸው ነው ለነብዩ አለይሂ ሰላቱ ወሰላም ሐምዛ ሐምዛ አኹሁ ምን ረባአ ወዓሙሁ النسب እና ኢነሃ የሐምዛ ልጅ እኮ እብነቱ አኺ የወንድሜ ልጅ ናት ምን ረባአ በጥቢ እኮ የወንድሜ ልጅ ናት ወየሕሩሙ ሚን ረባአ በጥቢ ሐራም ይሆናል ማሕሩሙ ሚን ነሰብ በዘር በዘር ሐረግ ሐራም የሚሆን ነገር በጥቢም ሐራም ይሆናል አሉ። በጥቢ ወንድም የሆነን አካል የእሱን ልጅ ይሄንኛው ማግባት አይችልም ማለት ነው። ሐዲሱ ሙተፈቅ ዐለይህ ወኢነማ ካነት እብነቱ አኺ ነቢ ሰለላሁ ዐለይሂ ወሰለም ለአነ ሰለላሁ ዐለይሂ ወሰለም ረበአ ሚን ሱወይባ ሱወይባን ጠርተዋል ነብዩ ዐለይሂ ሰላቱ ወሰላም ወቀድ ካነት አርባዓት ሐምዛ ሳቢቀን ሐምዛን ድሮ በልጅነቱ አጥብቀው ነበር ማን ሱወይባ ሱወይባ ሱወይባ ድሮ ሐምዛን አጥብታ ነበር ሐምዛ አደገ ትልቅ ሰው ሆነ ነብዩም ዐለይሂ ሰላቱ ወሰላም እሳቸውንም አጥብታ ነበር የጥቢ እናታቸው ናት ማለት ነው ለሐምዛም ለነብዩ ነብዩና ሐምዛ በዘር ሐረግ አጎታቸው ነው ሐምዛ ለነብዩ አለይሂ ሰላቱ ወሰላም በጥቢ ደግሞ ወንድማቸው ነው ማለት ነው። ስለዚህ ልጁን አላገባም ማለት ነው። ተግባባን? ግልጽ እሺ እንቀጥል ወአን ኡም ሰለመተ ረዲየላሁ ተዓላ አንሃ ከኡሙ ሰለማ ቃለት ኡሙ ሰለማ እንዲህ ትላለች ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ አሉ ላ ዩሐሪሙ ሚን ረባ ከጥቢ ሐራም አያደርግም ኢላ ማ ፈተቀል አምአ ጅማትን ወይንም ደግሞ አንጀትን ሰንጥቆ የገባ ነገር መሆን አለበት። ያ ማለት ምን መሆን አለበት ማለት ነው? ለምግብነት ደረጃ የደረሰ መሆን አለበት። ወደ ሰውነት የተቀላቀለ ስጋ የገነባ ነገር መሆን አለበት ማለት ነው። ማፈተቀ ማለት عيمان شتى تنطق يجبا مالك فتق فتق معناته والذي فتق النسم فتق الحبة والذي برا النسمة وفتق الحبة إلى بس ذا جيتا يهون الدين نفس بفتره فرين بسنتك جيتا يهون الدين فتق فتك الحبة فرين سنتك من دنيا النبي عليه الصلاة والسلام لا يحرم إرماد الجمان يوم ترى تبدي دينك عندك يتبتات أنا من أطونم إن ምን መሆን አለበት? ላ ዩሐርሙ እርም አያደርግም ምን ረባ ከጥቢ ኢላ ማ ከተቀል አምዓ ምንም ጥሶ የገባ መሆን አለበት እ አንጀትን ማለት ነው አይደል? አምዓ እኮ ማለት አንጀት እንትን ማለት ነው። ይሄ ቱቦ እንትን ማለት ነው። አምዓ ማለት አንጀት ማለት ነው። ከአንጀት ጥግ ላይ ነው አይደል የሚገቡት እንትኖቹ ፕሮቲኖቹ ለዛ ማለት ነው። እሱን ሰንጥቆ የገባ ወደ ስጋ ውስጥ የተቀላቀለ መሆን አለበት ማለት ነው። ከደም ጋር ተቀላቅሎ የገባ ወካነ ደግሞ መሆን አለበት ቀብለል ፍጧን ጡት ከመጣል በፊት መሆን አለበት። ቀብለል ፊጧም ቀብለል ፊጧም ቀብለል ፊጧም ማለት ምንድን ነው? ፊጧም ማለት ጡት መጣል ማለት ነው። ከሁለት ዓመት ከሁለት ዓመት በላይ አንድ ልጅ ጡት ይጥላል። ጡት ምንድን ነው የሚባለው በአማርኛ? ነጠፈ መንጠፍ። እሺ ምንድን ነው የሚባለው? ጡት መጣል ጡት ህፃን ልጅ የሚያስጠሉት በምንድን ነው የሚያስጠሉት የሚያስጠሉት እናንተ ገጽታ አይጠሉም በአሁኑ ሰዓት እኮ ግን እንትን ምን ሆኗል ጡጦ ሆናል የህፃን ልጅነት ወፍትረዷ ጡጦ ሆናል ሁምረዷ ብዙ ጡጦ የጡጦ ባለቤት ወካነ ቀብለል ፍጧም አንደኛ ጥቢው ምን መሆን አለበት? ሐራም አያደርግም ጥቢ እላማ ፈተተል አምአ ጅማትን ወይንም ደግሞ አንጀትን ሰንጥቆ የገባ መሆን አለበት ወደ ስጋ አካል የተቀላቀለ ወካነ ምግብነትን ተክቶ የሰራ መሆን አለበት ለማለት ተፈልጎ ነው። ሰንጥቆ የገባ ማለት ቦታ እንደ ምግብ ያገለገለ መሆን አለበት፣ ስጋን የገነባ መሆን አለበት ለማለት ነው። ወካነ ቀብለል ፍጧም ጡት ከመልቀቁና ጡት ከመጣሉ በፊት ልጁ መጥባት አለበት። ይህም ሸርጥ ነው። እሺ ማፈጠቀል አምዓ በምን ያክል ረዷዓን የተገደበው ነበር እ በአምስት ረዷዓ ይሄ የፍቴቁል አምዓ ማለት ነው። ሰንጥቆ የመግባት አቅም አለው አምስት ጊዜ ጠባ ማለት ሁለተኛ ምን መሆን አለበት የእድሜ ክልል ደግሞ እሺ وعن ابن عباس رواه الترمذي وصححه هو والحاكم حاكم راس الترمذي صحيح ነው ብለዋል ሐዲስ وعن ابن عباس رضي الله تعالى عنهما قال ላረضع ጥቢ ብሎ ነገር የለም እላ ሐውለይን በሁለት ዓመት ውስጥ እንጂ ጥቢ ብሎ ነገር የለም። ከምን ጋር ይጋጭብናል? ይሄ ከማን ከማን ሐዲስ ጋር ከሳሊማ ከሳሊም ቅጥፋ ጋር ማለት ነው። የሳሊም ምን ሊሆን ነው? ምን ሊሆን ነው? ኻስ የሚላሉ ኻስ ይሆንለታል ያሉ ሰዎች አሉ። ግን ኻስ ይሆንለታል አይሆንም። ለምን ለልኹሱፍያ ለሃ ደሊሉሃ መረጃ ራሱ ያስፈልጋል። ኻስ ነው ከተባለ ኻስ ለመሆኑ ራሱ መረጃ ይፈልጋል። ስለዚህ ምን አሉ እነ ኢብኑ ተይሚያ ምን ብለዋል አልኳቸው። የተለያዩ ዑለማዎች ምን ብለዋል? በዚህ ይህ ችግር ይህ አይነት ችግር አንገብጋቢ ችግር ያጋጠመው ሁሉ ትልቅም ቢሆን መጥባት ሊችል ይቻላል የሚለውን ወስደዋል። ምክንያቱም ኻስ ነው ቢባል ለኹሱስያ ራሱ ደሊል ያስፈልጋልና ነቢዩም ዓለይሂ ሰላቱ ወሰላም ሀዛ ኻስየቱን ቢሳሊም አላሉ ደግሞ አልተባለም። ያን ብለው ተጠቅመዋል። ከዛ ውጭ ያለ ግን ይሄ መኖር አለበት። رواه الدارقطني وابن عادي مرفوعا وموقوفا ورجح الموقوف وعن ابن وعن ابن مسعود رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ ብለዋል لا رضاع ጥቢ ብሎ ነገር አይሰራም إلا ما أنشز العظم አጥንትን ያጠነከረና ወአንበተ ለሕመ ስጋን ያበቀለ ጥቢ እንጂ አሉ ነብዩ አለይሂ ሰላቱ ወሰላም ማአንሸበ አልዓዝመ አጥንትን ምን ያደረገ ያጠነከረ ማለት ነው። የአጥንት ጉልበት እንዲጨምር አጥንትን ያጠነከረ ጥቤና ወአንበተለህነ ስጋን ያበቀለ መሆን አለበት። ይህ ማለት ምን ለማለት ተፈልጎ ነው? ጥቢው ምግብን የተካ መሆን አለበት። ደግሞ ያንድ ሰው ስጋው የሚበቅለውና የሚጨምረው አጥንቱ የሚጠነክረው መቼ ሲጠባው ነው? ጡቱን መቼ ሲጠባ ነው? ከሁለት ዓመት በፊት እዛን ሰዓት እነዚህ ሸርጦች ሁሉ ተጠራቅመው ነው። ሁለተኛ ለወተቱ ራሱ አንደኛ ብዛት መሆን አለበት የሚለውን ይነግረናል። ሁለተኛ የእድሜ የጠቢው እድሜ ክልልን ይነግረናል። ይሄ ራሱ አገላለጹ ማለት ነው። አጥንትን የሚያጠነክር ጥቢ መሆን አለበት። ላረዳአ ጥቢ አይሰራም ኢላ ማ አንሸዘል አዝመ አጥንትን ያጠነከረና ወአንበተን ለህመ ስጋን ያበቀለ እንትን ጥቢ የሆነ እንደሆነ ሲቀር እንጂ ተጋብተናል። እሺ ገብቷችኋል? ይሄ አዎ አረ በጣም ብዙ ነገር እኮ ነው ሐራም የሚያደርገው ብዙ ነገር وعن عقبة بن ابن الحارث أنه تزوج أم يحيى عقبه بن الحارث يميبالو هو ابو سرعه ابو سروعه آه، يبالا عقبة بن الحارث بن عامر بن نوفل بن عبد مناف المكي جنو صحابي جنو من آه، آه، مسلمة بقي إلى ما بعد الخمسين نو قبل عقبة بن عبد الحارث بن بالو أنه تزوج أم يحيى هي إيه، عقبة بن الحارث بن بالو أم يحيى أنا እሙ ያህያ የምትባለው እስሙሃ ገነያ ትባላለች። ቢንቱ አቢ ኢሃብ ናት። እብኑ ዑወይር አተሚሚ ወቂለ እስሙሃ ዘይነብ ናት ተብላለች። እሙ ያህያ የምትባል ሴትን አገባ። ማነው? ዑቅበት ብኑ ልሐሪስ እሙ ያህያን አገባ። ቢንተ አቢ ኢሃብን ፈጃአት መርአቱን አንድ የሆነች ሴት መጣችና ፈቃለት እንዳለቻቸው ቀድ አርዳእቱኩማ አንተ ባልንም ሚስትንም ሁለታችሁንም አጥብቻችኋለሁ አለቻቸው። ምን መጣ ማለት ነው? ምን እህትና ወንድም ናቸው። ፈጃአት ምርአቱን አንድ ሴት መጣችና ፈቃለት እንዳለ ቀድ አባዕቱኩማ ባልን ሚስትንም ሁለታችሁንም አጥብቻችኋለሁ አለች። ፈሰአለ ነቢ ስለ ላ ሰለም ፈቃል የሚገርመው ከመካ ሄዶ መዲናን የጠየቃቸው ይባላል ነቢዩን አለ ሰላቱ ወሰላም ይህን አህካም ማለት ነው። አጥብቻችኋለሁ አለቻቸው። አጥብተሻል? እኔንም ሚስቴንም አጥብተሽናል? አዎ። ቀጥታ ሄደ መዲና ነቢዩን ለመጠየቅ ምክንያቱም አንደኛ ዘር ነው። ሁለተኛ በዚህ ነገር እስኪ ፍቺ ሊፈጠር ይችላል አይፈጠርም፣ ምን ያለውን ነገር ለመጠየቅ ነው። ፈሰአለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን ሄድና ጠይቃቸው። ፈቃል ነብዩ እንዳሉ ከይፈ እና እንዴት ትቀጥላለህ ከእሷ ጋር ወቀት ቂለ የተባለው ተብሎ ወቀት ቂለ የተባለው ተብሎ እንዴት ትቀጥላለህ አሉ። ምን ማለት ነው የተባለው ተብሎ? አጥምቻችኋለሁ ብላለች። እህትና ወንድም ናቸው። إن هي هي التبالية التي تسوى قال لك تقوية التي تتعطى فصارتها عقبة عقبة تلية كنسة ونكحت زوج غيره ليلة بال اجب تخرجه البخاري أي كيف تباشر وتفتي إليها والحال أنها قالت ما قالت ستي يا بلا إن نافات تنظرات بتسلو يالس إن فارك الصبر إن جدت تنظر لين بتابره فنهاه عنها كرب قلت النبي عليه الصلاة والسلام والحديث ذهاب إليه جماعة من السلف منهم أحمد بن حنبل በዚህ ሐዲስ ብዙ ደሊል ያረጋግጣል። ይህ ሐዲስ ይህ ሐዲስ አንድ ሴት ናት በባልና በሚስት መካከል ምስክር ሁና ምን ወንድምና እህት መሆናቸውን መስክራ እንዲፋቱ አድርጋለች። አንድ ሴት ምስክርነት ተቀባይነት አላት። ይሄ ራሱ ብዙ ነገር ያስነሳል። አንድ ሴት የአንዱ እንዳትል ስንት ሴት ነበር? ሁለት ሴት ነበር። فتذكر إحداهما أخرى النسي في ማለት እና ትቅበሉ ሸሃደቱ አልመርአ አልዋሂዳ ፍረባ በጥቢ ዙሪያ ላይ አንድ ሴት ተቀባይነት አላት። አጥብቻለሁ ካለች ተቀባይነት አላት ማለት ነው። ቢደሊል ሐዳ ሐዲስ ወኻለፈው الجمهور فمنهم من قال تقبل شهادة المرضعة مع ثلاث نسوة بشرط መስፈርት አለ። ይቺ ሴት እሷ ስላለች አይደለም፣ ሌላ ሶስት ሴቶችን ማቅረብ አለባት። አንድ ሴት መጣ ከሌል እኮ አጥብቻለሁ ካለች ልጇ ለመሆኑ ወይንም እኔ ሁለቱን ባልና ሚስት አጥብቻቸዋለሁ መፋታት አለባቸው። ይህን ሁክም ለማረጋገጥ አጥብተሻል? አዎ። ምስክር አለሽ? አዎ። ሶስት ሴቶች ማምጣት አለባት። አራት እንዲሆን ማለት ነው። እሷ ራሷ ክስ አይደለም። እሷ አንድ ምስክር ተብላ ነው የምትቆጠረው። እሷ ራሷ ምስክር ናት። ለማለያየት ዓላማ ኑሯት አይደለም። ከሳሽ አይደለችም፣ ተከሳሽም አይደለችም። ስለዚህ ራሷ እንደ አንድ ምስክር ሆና ነው የምትቀርበው። አጥይት ሶስት ሴቶችን ይፈልጋል። ይህንን ብለዋል ጅምሁር ዑለማ بشرط أن لا تعرض بطلب الأجرة قال الشوكاني ولا يخفى أن النهي حقيقة في التحريم فلا يخرج عن معناه الحقيقي إلا لقرينة الصار والاستدلال على عدم قبول المرأة المرضعة بقوله تعالى واستشهدوا شهيدين من رجالكم من القرآن አስመስክሩ ሸሂደይኒ ሁለት ምስክሮችን ምን ሪጃሊኩም ከወንዶቻችሁ ሁለት ወንዶች መመስከር አለባቸው ይላል። ሁለት ወንዶች ሁለት ሴት እንዳንድ ወንድ ነው። አራት ሴት መኖር ነበረበት ማለት ነው ይችላል። ይሄ ችግር አያመጣም። ድብቅ እንትን አይሆንም፣ ችግር የለም። لأن الواجب دين الأعمال الخاص ነው ولا شك أن الحديث أخص مطلقا በሙጥለቅ ስናይ ይሄንኛው አኸስ ይሆናል። ረዷን በተመለከተ በአንድ ሴት ሊረጋገጥ ይችላል የሚለውን ወጥተውታል ዑለማዎች። ሌላ ነገር ላይ ከሆነ ሁለት ወንድ የሚፈለግበት ቦታ ላይ አራት ሴት ሊሆን ይችላል፣ ወይ አንድ ወንድ ሁለት ሴት ሊሆን ይችላል። ረዷ ላይ ግን ነብዩ አለይሂ ሰላቱ ወሰለም አንዲትን ሴት ተቀብለዋል። ስለዚህ ረዷ ላይ እንደዚህ አይነት ነገር ከመጣ እንቀበላለን የሚለውን እንራጅህ አድርጉ። ተግባባን። እጥቢ ላይ አንድ ሴት መጣ ከሌና አጥብቻለሁ ከሌትና ከሌና አጥብቻለሁ ብላ ከተናገረች ምን ይኖራል? ተቀባይነት ይኖራታል። የግድ ሶስት አራት ምናምን ነገር አይባልም እያሉ ነው። ቢደሊል ሐገል ሐዲስ وعن زياد السهمي قال نهى رسول الله صلى الله عليه وسلم نبي عليه الصلاة والسلام كلكلوال قال له قد فسوال نهى رسول الله صلى الله عليه وسلم يا الله ملاك سنيا كلكلوال أن تسترضى على حمقى ጅል ሴት አጥቢ አትባልም። ከሷ ማጥባትን ከልክለዋል ነብዩ አለይሂ ሰላቱ ወሰለም። አንተ ሰርቢያ አንተ ሰርቢያን ምን አንተ ሰርቢያን አንቱ ሰርባ አጥልልኝ ተብላ ልትጠየቅ አይፈቀድም አሉ ነብዩ አለይሂ ሰላቱ ወሰለም። ማን አልሐምቃ ጅል ሴት ማለት ነው። ጅል ልጁ ላይ ተጽዕኖ አለበት በወተቱ ማለት ነው። ጅል ያሳደገችው ጅል ያጠባችው ምን ይሆናል? ምን ይሆናል? ጅል ሊሆን ይችላል። እንዳሳዳጊው ነው የሚሆነው። ወተት ራሱ ተጽዕኖ አለው ነው የሚሉት። ወተት ራሱ ተጽዕኖ አለው። ወተት ራሱ ከስጋ ጋር ግንኙነት አለው። ጅላጅል ይሆናል ጅል ካጠባችሁ። ስለዚህ በጣም በሳል እና ደግሞ በጣም እንትን መሆኑን በዛ ተቃራኒ ቀልቀለተ ነው ያለው። ቀዝቃዛም ተጽዕኖ አለው እንዳሳዳጊው ማለት ነው። አንደኛ ስታሳድገው ተጽዕኖ ልታሳድርበት ትችላለች። ጅል ሆኖ ሊያድግ ይችላል። ሁለተኛ የወተቱ ራሱ ተጽዕኖ አለው ነው የሚባለው። የስጋው አበቃቀል፣ የአእምሮ ፍጥነት ምናምን ተጽዕኖ አለው ነው የሚባለው። ዲኤንኤ ምናምን የሚባለው ነገር ሁሉ እኮ የፕሮቲን እንትን ውጤት ነው አይደል? ከሱ የተገነባ ነው። ከዛ ጋር የተያዘ ነገር ከሆነ አላህ አለም። ብቻ ነብዩ አለይሂ ሰላቱ ወሰላም ያሉት ነገር አለ። ምን ምን ብለዋል? አንቱ ተርዳ አልሐምቃ ግን ሴት አጥቢልን ተብላ ለልጅ አትጠየቅም። አረቦች ድሮ ምንድን ነው የሚያደርጉት? ልጆቻቸውን ራሳቸው ያጠባሉ አይደለም፣ ላጥቢ ነው የሚሰጡት። ግራም ከፍለው ምንም አድርገው ውጭ ነው። ነብዩ ዓለይሂ ሰላቱ ወሰላም ለዚህ ነው የጠቡት። ሐዋዚን ነው የተወለዱት መካ መካ ተወልደው ሐዋዚን እዛው ሄዶ ማለት ነው። ርቀት ቦታ ላይ ነብዩ ዓለይሂ ሰላቱ ወሰላም የጠቡት። አንደኛ አረቦች ያንን የሚያደርጉበት የራሳቸው እንትን ነበር። ገጠሩ ክፍል ውስጥ ይወስዷቸዋል። ነብዩ መካ ውስጥ ተወለዱ። ግን የጠቡት ሐዋዚን ነው። ለምን ገጠር ውስጥ ወሰዷቸው? አንደኛ እጥቃን ሊሳን ምላስን በጣም ጥሩ የሆነ ፈሲህ የሆነውን አረብያ ተምረው ነው የሚመጡት ልጆች ሲያድጉ ማለት ነው። አፋቸውን የሚፈቱት በፈሲህ አረብያ ነው። አንድ ሁለተኛ የተበላሸ አስተዳደግ ያለ ወጣ ያለ አስተዳደግ አይደለም። ኢንቫይሮመንታሉ የተሻለ ነው። በአሁንም ሰዓት እኮ የተሻለ ነው። ታውቃላችሁ አይደል? አጋጣሚ የገጠር ልጅና የከተማ ልጅ አይመጣጠንም። በብዙ ነገር ይራራቃል። ፍጥነት ላይ ሊበልጡ ይችላሉ። የምን ልጆች እሺ፣ አብሽሩ፣ አይዟችሁ፣ ምንም ችግር የለም ማለት ከተማ ላይ የመበላሸት እድል ያመዝናል። አንድ ሰው ቪዲዮ አለለት አምሳ አምሳ ወይ ብር ብር እየከፈለ ቪዲዮ ያድጋል። ከከተማ እንደ ቁጥር ብዛት አይደለም ለኢንፎርሜሽን ቅርብ ይሆናሉ። ለተለያየ ነገር ለአደጋም የተጋለጡ ናቸው። የተጠቀመበት ጥሩ ቤተሰብ ካለው ማሻአላህ ጥሩን ቴክኖ ተጠቅሞ ወደ ጥሩ ደረጃ ሊያደርሰው ይችላል፣ ይፈጥራል። ግን ጥሩ ቤተሰብ ከኋላ ሙአድብ የሆነ ቤተሰብ የሌለው የመጥፋት እድሉ ከገጠር ልጆች የበለጠ ነው። በገጠር ላይ ቢያንስ የሆነ በቃ የተስተካከለ አካሄድ ሊሄድ ይችላል። ቢያንስ አክላቃቸው አይበላሽም እንደዚህ እንደ ማለት ነው። ስድብ ላይ ብታይ አንድ ህፃን ልጅ የከተማ እና የገጠር ልጅ ሁለቱን ተሳደቡ ብትላቸው ተመሳሳይ ስድብ አይሳደቡም። በጣም የተበላሸ አካሄድ የሚሄድ የትኛው ነው? የከተማው ልጅ በጣም እና ለቅንነትም ምንም ይባላል ብላችሁ የኢዳ ጥቅሙ አልገባኝም። የኢዳ ጥቅሙ አልገባኝም። አይ የ عدة ጥቅም እኮ አንደኛ ምን ነበር ያለው? አንደኛ ትልቅ ማህፀንን ማህፀንን ለማጥራት ተብሏል። ከሌላ አግብታ ከመጣች በኋላ የአጋጣሚ ሁለተኛ ሌላ ባል ስታገባ እዚህ መካከል ማህፀኗ የጸዳ መሆን አለበት ከእርግዝና። ሶስት ጊዜና እንደዛ حيض ስታይ በጣም ሰላም ይኖራል ማለት ነው። ወይ حيض የማታይ ከሆነ ሶስት ወር ስትቆይ ቢኖር ኖሮ ይታወቅ ነበር እንላለን። በቃ ይሄ ይሄ ይኖራል። ከዛ ውስጥ አንደኛ ጦላቅ ፍች የሚባል ነገር በጣም ክብር አለው። ኒካህ የሚባል ነገር ክብር አለው። በጣም ክብር አለው። እዚህ መካከል ላይ በቃ የሆነ እንትን የሚሰርቅ ነገር መኖር አለበት። ክፍተት ሌላ ባልና እዚህኛው ባል መካከል ክፍተት መኖር አለበት። ይህ አንድ ራሱ የኩኑ ለሁ ከራመተን ለኒካ ለኒካ ታላቅ ክብር አለውና ከዚህኛው እንደወጣ እዛኛው መግባት አለበት አይባልም። ይህንን ሌላ ጥቅም አድርገውታል። ሶስተኛ ጥቅም ዒዳ ጥቅሙ ምንድነው? አንድ ባል ዒዳ እየቆጠረች እያለ ምን ይችላል? መልሻለሁ ሊል ይችላል። ረዘም ማለቱ ለዚህም ይጠቅማል። አላህ አለም በጣም የተለያዩ ጥቅሞች አሉ። እንኳን ይበቃናል። ደክሟቸዋል፣ ደክሟል። ነገ እንጨርሳለን ኢንሻአላህ።